بسم الله الحمد لله الصلاة والسلام على رسول الله وعلى آله وأصحابه أجمعين مؤلف رحمه الله በከሽፍ ሹብሃት በሚባለው ኪታብ ውስጥ ስለ ሙሽኮች አመለካከት እያነሳ የተለያዩ የሆኑ ሹብሃዎቻቸውን መልስ ይሰጣል። ምን የሚለው ቃሉ ላይ ነው የደረስነው ወአና አዝኩሩ ለከ አሽያአ ሚማ ዘከረ አላሁ ፊ ኪታቢሂ ጀዋበን ሊከላሚ لكلام يحتج به المشركون في زماننا علينا በመሰረቱ ይህ ኪታብ የተጻፈበት ምክንያት በሆኑ አካባቢ ያሉ የተውሂድ ሰዎች በአካባቢያቸው ያሉት ሙሽሪኮች ሹብሃዎችን ሲጥሉባቸው ሼክ መሐመድ ደርሷቸው ስለነበረ ይህንን ሪሳላ ጽፈው ወደዛ መንደር የላኩት አጭር ኪታብ ነው። ከዛ እንግዲህ በጊዜው የነበሩትን ለችግሩ ተጋላጭ የነበሩትንም ሰዎች መፍትሄ ሰጥቶ ለተቀሩትም ዑለማዎች ደርሶ ይህ ኪታብ የአጭር መጽሐፍ ሌሎችም እንዲጠቀሙበት ዑለማዎቹ ሲያስተምሩት ኖረዋል ማለት ነው። ከሼኹ በኋላ ምንድን ያሉት? እዚች ቦታ ላይ ወአና አዝኩሩ ለካ ለአንተ ለምታነበው ሰው አሁን እኔ ጠቅስልሃለሁ አሽያአ አንዳንድ ነገሮች ሚማ ዘከረ አላሁ ፊ ኪታቢሂ አላሁ ስብሓነሁ ወተዓላ ቁርአን ላይ የጠቀሳቸውን ጀዋበን መልስ አድርጎ ሊከላሚን ንግግር ላይ يحتج به المشركون في زماننا عليه ዛሬ በእኛ ዘመን ያሉ ሙሽኮች በእኛ ላይ عند حجة عند ما صر الجار الجو يمي أقربوتي هنا نجكر لي ملسي هنا كالله قرآن تكسل لها وجلنا فنقول إن لا لنا جواب أهل الباطل يا باطل سوج ملس جواب أهل الباطل يا باطل سوج ملس من طريقين كهولات من قدنو بهولات فكل من لسلا جوال مجمل ومفصل عندنا تكلي هنا هولت نيو دمو مفصل يا هنا يتبرع الرأي هنا تكلي هنا ملو بتكلو الله سبحانه وتعالى يهننم يعننم بتملكته يهنن بلوال تبلو متكسي ميشال لماس رجاء عينتنا وهي تقليلنا مفصل ميبالو سلا دعاء سيانسو سلا دعاء بتملكته سلا طواف كانسو سلا طواف بتملكته عندذي مفصل بهنا ملكو يتنسى النطب راس بتملكته يمين نسانا ميهونه أما المجمل تقلي هنا بتملكته فهو الأمر العظيم والفائدة الكبيرة لمن عقلها فهو ይህ الأمر العظيم ትልቅ ጉዳይ ነው ይላል والفائدة الكبيرة ትልቅም ጥቅም ያለው ነው ሊመን አቀላሃ ለተገነዘበው ሰው በመሰረቱ ዝርዝር ከሆኑት በላይ ብዙ ጊዜ እነዚህ ጥቅል የሆኑ ነገሮች ጥቅማቸው በጣም የጎላ ሆኖ ነው የሚገኘውና ጥቅል የሆኑ ነገሮችን ማወቅ አስፈላጊ ነው የሚሆነው وذلك يهم قوله تعالى الله مالتنا تقل لك هونس هو الذي أنزل عليك الكتاب السنة يا كتابا بانت لا يورد منه آيات محكمات كقرآن كسو منه آيات محكمات አያቶች አሉ ሙሕከማቱን አስረጅነታቸው በጣም ግልጽ የሆኑ ሁነ ኡሙል ኪታብ እነዚህ የኪታቡ የቁርአኑ ዋናዎች ናቸው። ወኡኸሩ ሌሎች ደግሞ አሉ ከቁርአን ውስጥ ሙተሻቢሃት አሻሚ መልእክት አዘል የሆኑ ቃላቶች አሉ። ፈአማ አለዚነ ፊ ቁሉቢሂም ዘይጉን በልቦናቸው ውስጥ እሜት ያለባቸው ሰዎች ፈየተቢዑነ ማ ተሻበሀ ሚንሁ ከቁርአኑ ከሱ ተሻቡህ ያለበትን አሻሚ የሆነውን ይከተላሉ። ابتغاء الفتنة فتنان في اللقاء وابتغاء تأويله እፈታዋለሁ مالتن فلقا ويم وابتغاء تأويله ولا تفسير له ما جرشون فلقا وما يعلم تأويله إلا الله فتشون الله انجاكم عند تفسيرنا وما يعلم تأويله إلا الله ما جرشون الله انجاكم ولا تنجم تفسيرنا تأويل مبالو بهلو تمسل مفسر مالتن من داك قبابو يهلو تملك توتشكن هنا እዚህ የቁርአን አንቀጽ ላይ በጥቅሉ ሼኹ ሊያመጡት የፈለገው ምንድን ነው? የፈለጉት ምንድን ነው? ሹብሃዎችን ውዥንብሮችን ይዞ መሄድ ጥመት ያለባቸው ሰዎች ባህሪ ነው እንጂ የሐቅ ሰዎች ባህሪ አይደለም። የሐቅ ሰዎች ባህሪያቸው በጣም ግልጽ የሆኑ ማስረጃዎችን ማቅረብ ነው። ውዥንብር ድብስብስ ሳይሆን በጣም ግልጽ የሆነ ጥርት ያለ የሐቅ ሰዎች ባህሪ ይሄ ጥርት ያለ ማስረጃ አጥተው ወደ ድብስብስና ምንነቱ ያልተጣራ ውዥንብር ሹብሃ ወደዚያ ሄደ። ስለዚህም የመጀመሪያው ጉዳይ ድብስብስ ማስረጃ ማቅረብ የማ ባህሪ ነው? የባጢል ሰዎች ባህሪ ነው። ይህን ድብስብስ ማስረጃ ከየት ነው የሚያመጡት ከተባለ ቁርአን ሁለት አይነት ሆኖ እናገኘዋለን ከመልእክት አንጻር አንዳንድ አያዎች ላይ ወይም አንቀጾች ላይ በጣም ይሄ እንግዲህ የትኛውም ንግግር ነው ሲጀመር አላህም እንግዲህ የእሱ ንግግር ላይ ይሄ እንዲሆን የእሱ ሕክማ ሆኗል። ሰዎች እንዲፈትንበት ማለት ግልጽ የሆኑ ምንም የማያሻሙ መልእክቶች አሉ። ሌሎች ደግሞ አሻሚ መልእክት ያላቸውና ይሄንን መልእክት ለመገንዘብ ይሄን አሻሚ የሆነውን ነጥብ ለመገንዘብ የግድ ወደ በግልጽ ወደ ተነገሩት የቁርአን አንቀጾች መልሶ ሁለቱን ጎን ለጎን አስተያይቶ ማለት የተፈለገው ይህ ነው ብሎም ይረዱታል እንጂ ዝም ብሎ አንድ ሰው ብድግ አድርጎ አይቶት ለፈለገው ዓላማ ይዞ መሄድ የሚችለው ነው። ጥመት ከውስጡ ካለበትና መጥፎ ዓላማ ካለው ማለት እንግዲህ እነዚህ አሻሚ የሆኑ አሻሚ መልእክት አላቸው። ስለዚህ እኔ አሁን ተመቸኝ ብሎ አንድ ሰው ከዚህ ላይ ቁርጥ አድርጎ ከቁርአኑ ላይ አንስቶ ለራሱ ፍላጎት እንዳያውላቸው ጥንቃቄ ማድረግ አለበት። ይሄ ነቢዩ አለይሂ ሰላቱ ወሰለም አስጠንቅቀዋል። ቁርአን ላይ ማስጠንቀቂያው መጥቷል። ቁርአን ላይ ሱረት አሊ ዕምራን ላይ ነሳሮችንም ይሁን ሌሎችም የቁርአን አንቀጾችን በተመለከተ አሻሚ መልእክት ይዘው ራሳቸውን ለጥመት ጭራሽ የሚጋብዙ ህዝብንም ለጥመት የሚጋብዙ እንዲህ ያሉትን ያስጠነቅቃል። ቁርአኑ ለምሳሌ ምን ይላል? ወኢነሁ ለዚክሩን ለከ ወሊቀውሚክ ይላል። ወኢነሁ እሱ እኮ ይሄ ቁርአን ለዚክሩን ለክ ለአንተ ክብር ነው ወሊቀውሚክ ለህዝቦችህም ይላል እዛ በኋላ ምን አሉ ነሳራዎች ወሊቀውሚክ የሚለው አባባል ለህዝቦችህ ሲባል ሊልዓረብ አረቦችን ነው የሚመለከተው ቁርአን እኛን አይመለከትም ሌላውን ከአረብ ውጭ ያለውን አይመለከትም እውነት ነው ሐቅ ነው ግን የሚመለከተው ማንን ነው አረቦችን ነው እንጂ ሌላውን አይመለከትም ከአረብ ውጭ ያለውን አይመለከትም ማለት ይህ እንግዲህ ማስረጃ ምን ሁላ ሊያመጡ ነው ማለት ነው። ወኢነሁ ለዚክሩ ለከ ወሊቀውም ወአንዚር አሺረተከ ለአቅረቢን የቅርብ ዘመዶችህን አስጠንቅቅ። ይሄ የቁርአን አንቀጽ አመጡትና ከቁርአን ውስጥ ወይም ያመጡትና ከፈለጉ ካላመጡትም ያው ማምጣት ይችላሉ። ሹብሃ ከፈለጉ ማለት ነው። ወአንዚር አስጠንቅቅ፣ ዓሺረተከ ለአቅረቢን የቅርብ ዘመዶችህን ይላል። ስለዚህ ነቢዩ መሐመድ ዓለይሂ ሰላቱ ወሰላም ለቅርብ ዘመዶቻቸው ካልሆነ በስተቀር ለማንም ከዛ ውጪ አይመለከታቸውም ብሎ ምን ሊያደርግ ነው ማለት ነው? ማስረጃ አቀረበ ማለት ይሄ ግን ማስረጃ አሁን ይሆናል ወይ? ለዓለማት እንዳልተላኩ የዓለም ህዝብ እሳቸውን ያለመከተል መብት እንዳለው ይህንን ሊያስረዳ ይችላል ወይ? ይሄ ተሟጋች ቁርአን አያ አምጥቶ ልክ እንዳነሳው ቢጤ ያስኬዳል ወይ ብለን ስንል እሱ አሁን ዝርዝር መልስ መስጠት ግድ ከዝርዝር መልስ በፊት ግን ጥቅል የሆነውን መልስ እንድናውቀው ነው። ጥቅል የሆነው መልስ ምንድነው? ነው? እሱ ያመጣው አያ ምንም ይል አይደለም። ነቢ መሐመድ አለይሂ ሰላቱ ወሰላም ለሌላ ህዝብ የተላከ አይደለም። የተላከው ለ ዘመዶቹ ብቻ ነው የሚል አያ አይደለም የጠቀሰው። አያው ምንድነው? አሻሚ መልእክት ያለው ምንድነው ያለው አያው? የቅርብ ዘመዶችን አስጠንቅቅ ነው ያለው። ሌሎቹን አታስጠንቅቅ ብሏል አላለም። አሻሚ ነው ማለት ነው። ለሱም ጠቅሞታል መስሎታል የሚጠቅመው። ለሌላውም ጎን ደግሞ እንደዚሁ አሻሚ ሆኖ ነው የቀረው። ስለዚህ ይህንን አሻሚ የቁርአን አንቀጽ በተመለከተ መጀመሪያ ማወቅ ያለብን ጉዳይ አሻሚ አንቀጾች ላይ ሮጠው አሻሚ አንቀጾችን የሚያነሱ ሰዎች ምንድን ናቸው? የፊትና ፈላጊ ሰዎች ናቸው። ወደዱም ጠሉም፣ አራኔ ፊትና ፈልጌ አይደለም ቢልም ባይልም ፊትና ፈላጊ ለዚህ ማስረጃው አላህ ማለቱ هو الذي አንዘለ عليك الكتاب እሱ الله አላህ يا يا ያ ያው الله ማለት አላህ عليك الكتاب كتابا بأنت لا أورد منه آيات محكمات كسو كقرآن آيات محكمات الليلة آيات محكمات مالت بقى قلت هنا ملكتك ولا تشركوا به شيئا قلت على اللمن ስገዱ የሚለው አቂሙ ሰላ ግልጽ አይደለም እንደዚህ እንደዚህ ያሉ አሉ በጣም ሙሕከማት የሆኑ ሁና ኡሙል ኪታብ እነዚህ የኪታቡ أم ناتشو وأنا ناتشو بزوج زي من دلهم يبزوا قرآن ولا محكم نو قلت له وأخروا ليلو تشالو ليلو تشانتا تشالو متشابهات الشامي ملك تالله النزين الشامي ملك تالله تشو بتملكته فأما الذين في قلوبهم زيغون لبونا تشوست أمتي اللبا تشوسو وتا هي القرآن فيتبعون يكتاتلالو ተከታትሎ መፈለግ አንደኛ ባህሪያቸው ነው። ሁለተኛ ደግሞ መከተል ጭምር ፈየተቢዑነ ይከታተላሉ ማተሻባሃ ሚንሁ ከቁርአኑ ምን የሆነውን ሙተሻቢ የሆነው አሻሚ መልእክት ያለው እየፈለጉ ግልጽ የሆነ ጥርት ያለ እያለ አሻሚ መልእክት ፈልጎ ምን ሊያደርግ ነው ማለት ነው? ግልጽ የሆነውን ሊጥል ይፈልጋል። ወይም አሻሚ መልእክት ያለው ፈልጎ የራሱን ሐሳብ እንዲገጥምለትና የእሱን ሐሳብ ሊያነግስና ኡመት ልእስላምን አላ ገይር ጠሪቅ ነቢዩ ስለ ላሁ ለ ካሳዩት መንገድ ውጪ ሌላ መንገድ ላይ ሊሄድ ይፈልጋል ማለት ነው። ስለዚህ ይህን ጥንቃቄ ማድረግ ያስፈልጋል። የመጀመሪያው ጉዳይ ምንድን ነው? ይኸው ሙተሻቢህ የሆኑ አንቀጾችን የሚያነሱ ሰዎች አህሉ ዘይግ ናቸው ነው ፈአማ ለዚነ ፊ ቁሉብህም ዘይግ ፈየተቢዑነ ማ ተሻበሃ ሚንሁ ለምን ኢብቲጋአ አልፊትና ፊትናን ፈልገው ነው ነው የሚለው አላህ ወብቲጋአ ተእዊሌህ መጨረሻውንም እናውቃለን በማለት ወይ ደግሞ ፍቺውን እናውቃለን በማለት ወማ ያዕለሙ ተእዊለሁ ኢላላህ ፍቺውን ግን አላህ እንጂ አያውቅም ወራሲኹነ ፊል ዒልም በዕልምም ዝልቅ ያሉ የሆኑ አዋቂዎች እንጂ አያውቁትም ይላል ይህ ዝርዝር ነገር ይፈልጋል በእርግጥ ለጊዜው እንደዚሁ የያዙት። وقد صح عن رسول الله كملكتنيو عليه الصلاة والسلام صحيح ونتقين تعالى أنه قال على مالتاتشو إذا رأيتم الذين يتبعون ما تشابه منه إذا رأيتم بياتشو قزي الذين النزان يتبعون مكتلتن ما تشابه منه كقرآن متشابهون الشامي الشامي يفلقوا تلو ሰዎችን ባያችሁ ጊዜ فأولئك الذين سمى الله نزاناتشو الله يسيماتشو قالوا النبي صلى الله عليه وسلم فاحذروهم سلازم تتقطعشو إيه فأولئك الذين سمى الله نزاناتشو الله يسيماتشو من بلو قرآن لي من بلو القدمي قرآن أنك أهل الزيغ يتمت سوش بلو إيه نو سيامي أهل الزيغ بلو فأما الذين في قلوبهم زيغ سلالة أهل الزيغ ناتشو يتمت سوي ለዚህ ነው ፈኡላኢከ ለዚነ ሰማ አላህ የሚለው የነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ይህ ቡኻሪ ሙስሊም ውስጥ የሚገኝ ሐዲስ ነው። ስለዚህ በመጀመሪያ ደረጃ ጥቅል የሆነ ነገር ማወቅ ያለብን አንድ ማስረጃ ብሎ አንድ ሰው ቆርሶ ሲያመጣ ምን አይነት ማስረጃ አመጣ? ይሄ ነገር ስለ ነገሩ በግልጽ እየተናገረ ያለ ነገር ነው ወይስ አሻሚ ነገር ነው እያመጣ ያለው? ማለትም መገንዘብ ያስፈልጋል። ለዛ ነው ብዙ አሁን አላዋቂዎች ላይ ምን ያደርጋሉ? አሻሚ መልእክት ያላቸውን አምጥተው ይጥሉባቸዋል። ከዛ እውነትም ይላሉ አያውቁትም አይደለም። እውነትም ውንብድብድ ይላሉ። ይሄ ምንን ካለመገንዘብ ነው? የባጡል ሰዎችን አካሄድ ካለ ማወቅ ካለ መገንዘብ ነው እንጂ አሻሚ መልእክት ይዞ ሲመጣ ማወቅ ይቻል ነበር። ሚሳሉ ዛሊክ ምሳሌ ይላሉ። ኢዛ ቃለ ለከ ባዕዱል ሙሽሪኪን ከሙሽሪኮች ውስጥ አንዱ ቢልህ አሁን እንግዲህ ስለ ሽርክ በተመለከተ አላህ የተናገራቸው የቁርአን አንቀጾች በስተው ቁርአኑ ሙሉ የሚያወራው ይላሉ እብኑ ቀይም ረሒመሁላህ ወይ ስለ ተውሒድ አላህን በብቸኝነት አምልኩ ነው ወይ ሽርክ ተዉ ወላ ቱሽሪኩ ቢሂ ሸይአ በእሱ ላይ አንዳችንም ነገር አታጋሩ የሚል ነው። ወይ ደግሞ ስለ ጀነትና ስለ እሳት ያወራል። ጀነት ማለት የተውሂድ ሰዎች ሀገር ነው። እሳት ማለት የሽርክ ሰዎች ሀገር ነው። ወይ ደግሞ የተለያዩ አሕካሞችን ሰላት ስገዱ፣ እንዲህ አድርጉ፣ እንዲህ አድርጉ፣ ይህንን ተጠንቀቁ ነው። እነዚህ ነገሮች ደግሞ ሙከሚላት ተውሂድ የተውሂድ ማሟያዎች ናቸው። የተውሂድ መገለጫዎች ናቸው። ታዲያ አጠቃላይ ሰላሳ ጁዝኡ ቁርአን ከሱረቱ ፋቲሓ አንስቶ እስከ ሱረቱ ናስ ያለው መቶ አስራ አራቱም ሱራ ምዕራፍ ሁሉ የሚያወራው ስለ ተውሒድና ስለ ሽርክ መጥፎነትና አደገኝነት ሆኖ ሳለ አንድ ሰው መጥቶ አይ አለ እኛ እኮ እነከሌን ትላልቆቹን ሳሌሖቹን ስንጣራ ስናመልክ እነዚህ የአላህ ወልጆች ስለሆኑ ነው። የአላህ ወልጆችን በተመለከተ ደግሞ አላህ እንዲህ ብሏል። ደሊል ማምጣት ነው እንግዲህ እንግዲህ ስለዛ ሁሉ ሰላሳ ጁዝ ላይ አላህ ስብሓነ ወተዓላ የሚያወራው ተውሒድና ሽርክን የሚያስጠነቅቀውን ነገር ትቶ እሱ አሁን አንድ ነገር ታይቶታል ቁርአን ላይ አንድ ነገር መዝሎ ሊያመጣልን متشابه የሆነን ነገር ማለት ነው አሻሚ የሆነን ነገር ምንድን ነው ይሄ አሻሚ ነገር አውሊያዎቹን በተመለከተ ደሊል አለኝ አለ ስለሌላው እንኳ ብዙም አያስኬደኝም ግን አውሊያዎቹን በተመለከተ ደሊል አለኝ እሺ ደሊልህን አምጣ ምን ይላል አለ አላህ في سورة يونس ስልሳ ሁለተኛ የቁርአን አንቀጽ ላይ አላ ኢነ አውሊያ አላህ ንቁ የአላህ ወዳጆች ላ ኸውፉን ዐለይህም እነሱ ላይ ፍራቻ የለባቸውም ወላሁም የሕዘኑን እነሱ አያዝኑም። የአላህ ወልዮች የአላህ ወዳጆች እነሱ ፍራቻ የለባቸውም አያዝኑም የሚለው ነው። አያችሁ ምን ማምጣቱ ነው? ደሊል ማምጣቱ ለምን አውሊያዎቹን ማምለክ እንደሚበቃ ማለት አምልኩ የሚለው አለ፣ ጥሯቸው አለ፣ ለምኗቸው አለ፣ የለውም። ግን አውሊያዎቹ ኸውፍ የለባቸውም፣ አይፈሩ፣ አያዝኑም ከተባለ ለምን አንለምናቸው? ለምን አንለምናቸው የሚለውን እሱ ነው የሚጨምረው ማለት ነው። ከዚህ በኋላ ያለው እንዲህ አለ እንግዲህ ሹብሃ አላቸው አንዳንድ يتأكمن على بلو يالوت بوتالي وأن شفاعة حق شفاعة حق لو إلا أهنم كشوها وشاتشو يتكسل شفاعة حق لو إلا شفاعة حق نور حق نور مثال أنبياء وشوي قيامة شفاعة درجال يعمل درجال يعمل درجال بسيبان لكاشر وشبنا الله سبحانه وتعالى كلين ما روبلو دعا يضربوا لك ይሄ ነው አማለዱ ማለት ሸፋዓ ያደርጋሉ ማለት ይሄ እነ ሸፋዓተ ሐቁን ሸፋዓ ሐቅ ነው ወአነ ልአንቢያ አንቢያዎቹ ለሁም ጃሁን ዕንደ አላህ አላህ ዘንድ ደረጃ አላቸው ይልሃል ሸፋዓ ሐቅ ነው አደል ይላል አዎ ነው አደለ መልሱ ከዛ ምን ሊያመጣ ነው ከዚሁ ከሸፋዓ ጋር ተያይዞ ሌላ ባጢል ይዞ አሁንም ምንን ጥያቄ ይጠይቃል። ለምሳሌ አንቢያዎቹ ግን ደረጃ የላቸውም ይላል። ደረጃማ እንዴት የላቸውም? ሙእሚኖች ራሳቸው በኢማናቸውና በአላህ ፍራቻ ደረጃ አላቸው አይደለም። እንኳን አንቢያዎች ይህንም ብለህ ነው የምትመልሰው። የዚህ ጊዜ አሃ ታዲያ ደረጃ ካላቸው ብሎ መራመዱ አይቀርም። አሁንም ይህም ሹብሃ ነው ይመጣል ወደ أو ذكر كلاما للنبي صلى الله عليه وسلم ويا نبي يوانا نقر تقسال يستدل به على شيء من باطله كباطل بهنا نقر لا ما خرج جامع تعالى يعني نبي نقر مال وأنت أنت يزقزي لا تفهم معنى الكلام الذي ذكره يتكسون نقر معنى لا تجنزب تشلال يتكسون نقر ትርጉሙ ላይ ገባህ ይችላል ፈጃዊብሁ ቢቀውልክ የመጀመሪያ መልስህ ሊሆን የሚገባው ይህ ነው ይላሉ ሸኹ ምን إن الله ذكر في كتابه الله سبحانه وتعالى قرآن لي تناقرال تناقرال نقرنال أن الذين في قلوبهم زيغ ልቦናቸው ውስጥ እመት ያለባቸው ሰዎች يتركون المحكم ግልጽ የሆነን ትተው ወዴት ይሄዳሉ ويتبعون المتشابه الشامين አሻሚን ያነሳሉ አሻሚን ይከተላሉ የሚልን አላህ ነግሮናል በለው وما ذكرته لك وما ذكرته لك أني يا تكأس كلهم أني تكأس كلهم من أن الله تعالى الله سبحانه وتعالى مهن بتملكة ذكر أن المشركين يقرون بالربوبية مشركوش بالربوبية يميار رقابتهم وهنا تشون وأن كفرهم كهدتها تشو يا مشركوش يدروش بنبي زمن ينبروت مشركوش كفرات تشو بتعلقهم على الملائكة والأنبياء والأولياء መዓ ቀውሊህም ሃኡላኢ ሹፈዓኡና ዒንደላህ የእነሱ መክፈር ምን መሆኑን ነገረው ነው የእነሱ መክፈር አንቢያዎቹ ላይ በመንጠልጠላቸው መሆኑን ነገረው አንቢያዎቹ ላይ በመንጠልጠላቸው መላኢኮቹ ላይ በመንጠልጠላቸው የአላህ ወዳጆች ናቸው ሳሊሖች ናቸው ብለው ያሏቸው ሰዎች ላይ በመንጠልጠላቸው ነው ማዕ ቀውሊህም ከማለታቸው ጋር ምን ሃኡላኢ ሹፋዓኡና ዒንደላህ እነዚህ ከአላህ ዘንድ ያማልዱናል፣ ከአላህ ዘንድ ያስታርቁናል ብለው እያሉ መላእኮቹ፣ አንቢያዎቹ፣ አውሊያዎቹ ላይ ሽርክ በመፈጸማቸው ዒባዳን ለነሱ በማጋራታቸው በዚህ ሰበብ ነው አላህ ስብሓነሁ ወተዓላ ያከፈራቸው በለው። ሃዛ ይህ አምሩን ሙሕከሙን በይን፣ ይህ ደግሞ ሙሕከም ነው ቁርአን ላይ በጣም በግልጽ የተነገረ ነው። በይን በጣም ግልጽ የሆነ ነው። ላ የቅድሩ አሐዱን አን ዩገይረ ማዕናህ ማንም ማዕናውን ወደ ሌላ ማንሻፈፍና መተርጎም የማይችለው ነገር ነው። የመካ ሙሽኮችን በተመለከተ ብዙ የቁርአን አንቀጾችን ጠቅሰናል። እኛም ያልጠቀስናቸው የምታገኟቸው ብዙ ይኖሯል? ፈጣሪ ማን ነው ተብለው ሲጠየቁ አላህ ነው እንደሚሉ፣ የሚረዝቅህ ማን ነው? አላህ ነው እንደሚሉ የተለያየ ሆነ። ሩቡብያ ላይ በአላህ ጌትነት በአላህ ፈጣሪነት ዙሪያ የሚጠየቁትን አላህ ነው ብለው እንደሚያረጋግጡ ይህ ችግር እንዳልሆነ ከሷሐቦቹ ከነቢዩ ጋር ያጋጫቸው ያለያያቸው ይሄ ግልጽ ነው። የእነሱ ክህደታቸው ኩፍራቸው በምን ሰበብ ነው ነው? አንቢያዎቹን፣ አውሊያዎቹን፣ መላኢኮቹን ሃኡላኢ ሹፈዓኡና ዐንደላህ እነዚህ ከአላህ ዘንድ አማላጆቻችን ናቸው፣ ከአላህ ዘንድ ያስታርቁናል፣ ያሸማግሉናል ብለው ዒባዳን ለነሱ በመስራታቸው ነው። ይሄ ደግሞ ግልጽ ነው። አንተ የምታመጣውስ ምንድን ነው? ሙተሻቢህ ነው። ሙተሻቢህን በተመለከተ ይሄው ቁርአኑ እንዲህ ይላል ብለህ ትነግረዋለህ ማለት ነው። ወማ ዘከርተ ሊ አንተ የጠቀስክልኝ አዩሃል ሙሽሪኩ አንተ ሙሽሪክ من القرآن كقرآن يهن أو كلام النبي صلى الله عليه وسلم وإيك نبي صلى الله عليه وسلم لا أعرف معناه ما تكون معناه من الله معناه على وقوم ولكن نقرقن أقطع أقطع أقرط اللهي على تقرط أرجي نقرها له أن كلام الله لا يتناقض يا الله نقر أي قاج مرسل راسه يعني يوم محكمنا ይሄ ሙተሻቢህ ነው። ስለዚህ ሌላ መልእክት እንዳለው እርግጠኛ ነኝ። ወአነ ከላም ነቢይ ሰለላሁ ዐለይሂ ወሰለም የነቢዩ ሰለላሁ ዐለይሂ ወሰለም ንግግር ላ ዩኻሊፉ ከላም አላህ የአላህን ንግግር አይጋጭም ብላለህ። ሐዲስ ከሆነ ያመጣው ማለት ነው። ይሄ ወሃذا ይህ ጀዋቡን ملس نو جيد بطام هنا يهونه سديد قط يالا يهونه ولكن نغرغن لا يفهمه الا من وفقه الله الله يوفق يوفقه سو انجا يغنزبهم فلا تستهم به يهنن ملس عند قلال فانه كما قال تعالى يهكو الله اندالو وما يلقاها الا الذين صبروا وما يلقاها الا ذو حظ ዐዚም ወማ ዩለቃሃ አይገጠምም ይሄን ነገር ኢለ ለዚነ ሰበሩ ትዕግስት ያደረጉ እንጂ وما يلقاها አይገጠመውም አይሰጠውም ኢላ ذو حظ عظيم የትልቅ ዕጣ ፈንታ ባለቤት ነው። እንግዲህ የመጀመሪያው ጉዳይ ይህን ይመስላል ማለት ነው። ብዙ ሹብሃዎችን ያነሳሉ የሽርክ ሰዎች አንድ ጊዜ አንድ ጃሂል የሆነ አምጅ የሆነ የተውሂድ ሰው ነው። ላኢላሃ ኢለላህን በትክክል ተረቱ አላህን በብቸኝነት የሚያመልክ ነው። ሽርክ ምናምን ይሄ ዝባዝንክ የማያውቅ ሰው እና አረብ ነው። ውስጥ አንዱ ያገኘውና እኛ እኮ የምናመልካቸው አሉ አሟት አይደሉም እናንተ እንደምትሉት ሙታን ተለምናላችሁ ነው እንጂ እያላችሁን እንደው ትሰድቡናላችሁ እንጂ እኛ ሙታን አይደለም አህያ ናቸው አላህ ምን እያለ ስለሆነ ቁርአን ላይ ولا تحسبن الذين قتلوا في سبيل الله امواتا በአላህ መንገድ የሞቱትን ሙታን ብላህ አታስባቸው ይላል በአላህ መንገድ ጂሃድ ላይ የሞቱትን ሙታን ብላህ አታስባቸው بل أحياء عند ربهم يرزقون بل ይልቁኑ አሕያኡን ሕያው ናቸው عند ربهم يرزقون በጌታቸው ዘንድ ሲሳይ እየተሰጣቸው ነው ይላል። የዚህ ጊዜ ቀበል አረገና ምን አለው? ቁርአኑን ድገምልኛል። እሱ እንግዲህ አረብ ነው ይገባዋል አይደለም እንዴ? ድገምልኝ እሱ እንግዲህ ተምር ያለው ብሎ ሊያጭበረብረው ነው ይሄኛው ጃሂል ነው የተውሂድ ሰው ድገምልኝ ሲለው በል አሕያኡን ዒንደ ረቢህም ዩርዘቁን እጌታቸው ዘንድ ሲሳይን እያገኙ ነው በቃ እንደዚህ ነው የሚለው አሉ አዎ ታዲያ የርዝቁን ያለ እኮ ነው የሚመስለው ያንተ ንግግር ይረዝቃሉ ያለ እኮ ነው የሚመስለው ይረዘቃሉ ሳይሆን ቁርአኑ እያለ ያለው ምንድን ከጌታቸው ዘንድ ይረዘቃሉ እያለ ነው አይደል? ስለዚህ እነሱን እየረዘቃቸው ያለ ምን አለ ማለት ነው? ጌታ አለ ማለት ነው። እሱን እኮ ነው የምልህ እኔ ያሉ እሱን ነው እኮ እንለምን እንጣራ ነው <clears throat> ና አልሙሂም ለዛ ነው ምን ያለው እዛ ትላንት የቀራ ነው ቦታ ላይ ወኢነ ዓሚያ من الموحدين يغلب ألفا من علماء هؤلاء المشركين እነዚህ ከሙሽኮቹ ዑለማዎች ከሺዎቹ አንድ ጃሂል ተውሂድ የገባው ሰው ይሻለዋል ይላል። እውነት ነው። እነሱ አውቀናል ብለው ከሽርክ ሲርመጠመጡ እንደው ቁርአን የቀሩ እንኳ መትነል ቁርአን ያነበቡ አይመስልም። ፋቲሓ የደረሳቸው አይመስልም። إياك نعبد وإياك نستعين إيالا يهولوا شرك السيسار عمالا أعوذ بالله إيه يكو الله أكبر قال أبو هلا من بلونه دعاء الاستفتاح ميرن وجهت وجهي للذي فطر السماوات والأرض حنيفا مسلما وما أنا من المشركين ፊቴን አዞርኩኝ ሰማያትና ምድርን ለፈጠረ ለሆነ ጌታ ሐኒፍ ስሆን ከሽርክ መንገድ ተዘንብዬ ሙስሊመን ሙስሊም ሆኜ ለአላህ ታዛዥ ሆኜ ወማ አነ ሚነል ሙሽሪኪን እኔ ከሚያጋሩበት አይደለሁም ኢነ ሰላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን ላ ሸሪከ ለሁ ወቢዛሊከ ኡሚርቱ ወአነ አውል ይሄን የሚለው ይሄን አጃኢብ ነው ወላሂ ሰው ይህንን አላህ እንደው የተውሒድን ኒዕማ ካልሰጠው የተውሒድ ኒዕማ የሌለው ሰው ምንም አይነት ኒዕማ አላገኘም። ምንም አይነት ኒዕማ አላገኘም። ህይወቱን በአጠቃላይ ተምሯል ቢባል መማሩ ያው ተምር ያለው መስሎት አውቅ ያለው መስሎት ይሳሳትበታል እንጂ ጭራሽ አይቀናበትም፣ አይመራበትም። ጥመት ነው የሚሆነው። ለምን የትኛውም እውቀት የተውሂድ እውቀት ከሌለው ቁርአን አያዎችን አላህ ስለ ተውሂድ የተናገራቸውን ያላስተዋልንበት ከሆነ መኮፈስ ብቻ ነው የሚሆነው። ከዛ ምን እንዳለው ይሆናል። ትላንት ከትላንት ወዲያ ምንድነው? አንድ የቁርአን አንቀጽ አሳልፈናል በዚህ ኪታብ ላይ رسولوቹ በመጧቸው ጊዜ ምንድነው ያለው ፈሪሑ ቢማ ዒንደሁም ሚነል ዒልም እነሱ ዘንድ ባለው እውቀት ተደሰቱ አላለም ኢማን ማን ነው? ያለሁ ብሎ ሰውየው ራሱን ኮፍሷል። አያውቅም። ከነጥቦች ሁላ ትልቅ የሆነውን ግዙፍ የሆነውን ፍሬያማ የሆነውን እሱን አለማወቅ ትልቅ የሆነ ችግር የሚከስተውን ነገር አላወቅም። ያለሁ ብሎ እሱ በቃ ራሱን ካወቁት ጋር ቆጥሯል እና ትልቅ አደጋ ያመጣል ማለት ነው እንዲህ ያለው ነገርና ጥንቃቄ ይሻል። آه، هني مثلا جاء آه، باطل سوج بتلي سلام وشك وش النانسة قبر أملاك وج ولي جيالو آه، كالله جيالو سوج مخلوقات يم يعمل سوج ملائكة يم يعمل سوج نبي يم يعمل سوج قبر يم يعمل كأن قطاري كأن يم يعمل ምንም ይቀራቸዋል። እነዚህ ሰዎች የሚያመጧቸው ሹብሃዎች አሉ፣ ውዥንብሮች አሉ። እነዛን ውዥንብሮች በጥቅሉ መልኩ ምን መልስ ነው የሚሰጠው? አላሁ ስብሓነሁ ወተዓላ ሙሕከም በሆኑ የቁርአን አንቀጾች ሽርክን ከልክሏል። እሱም በብቸኝነት እንድናመልከው ደንግቋል። አንተ ያመጣው ይሄ ንግግር ምናልባት ማታውቀው ከሆነ ትርጉሙን ትርጉሙን አላውቀውም። ነገር ግን ልቆርጥልህና ልነግርህ የምችለው ነገር አነ ከላም አላህ ላ የተናቀው የአላህ ንግግር አይጋጭም። ይህ አንተ ያመጣኸው አሻሚ መልእክት ነው ሊሆን የሚችለው። ስለዚህ ከዚህ ግልጽ ከሆነው ሽርክን ከከለከለው የቁርአን አንቀጽ ጋር እንደማይጋጭ ነው። ይህንን ነው የምትመልስ ማለት ነው። በጥቅሉ ይህንን ትመልሳለህ። አማ الجواب المفصل ወደ ትንተና መልስ ስንገባ ይላል فإن أعداء الله የአላህ ጠላቶች ለሁም ለነሱ اعتراضات كثيرة ብዙ የሆኑ ነቀፌታዎች አሏቸው على دين الرسل የሩሱሎቹ ዲን ላይ يصدون بها الناس عنه ሰዎችን ከሱ ከዚህ ከሩስሎቹ ዲን ከተውሒድ ላይ የሚመልሱበት የሚያጠሙበት ብዙ የሆኑ ኢዕትራዳቶች ነቀፌታዎች አሏቸው ሚንሃ ከዛ ውስጥ አዕዳ ተውሒድ ሆነው ሳሉ የተውሒድ ጠላት ሆነው ሳሉ ምን ይላሉ ቀውሉሁም ነሕኑ ላ ኑሽሪኩ ቢላህ እኛ ሽርክ አልፈጸምንም በአላህ አላጋራንም በል ይልቁኑ ነሽሀዱ አነሁ ላ የኽሉቅ እኛ እንመሰክራለን እንደማይኸልቅ እንደማይፈጥር ወላ የርዙቅ ሲሳይ እንደማይሰጥ ወላ የንፋዕ እንደማይጠቅም ወላ የضር እንደማይጎዳ ኢላ ላሁ ወሕደሁ ላ ሸሪከ ለህ አላህ እንጂ وأن محمدا صلى الله عليه وسلم نبي محمد عليه الصلاة والسلام لا يملك لنفسه نفعا لراسته تكمن ما سجنية النما يشلو ወላ በራ ጉዳትንም እንደዚሁ መመለስ እንደማይችሉ ወይም በተቃራኒው ላይ ጉዳት ማድረስ እንደማይችሉ ፈضላን ይቅርና አለ አብድልቃድር አው ገይሪሂ እንኳን አብድልቃድር ጀላኒ ቀርቶ እንኳን አይደለም ሼክ ሁሴን ቀርቶ እንኳን አይደለም ሌላው ቀርቶ ነቢ መሐመድ እንኳ ጥቅምን ማስገኘት እንደማይችሉ ጉዳትን ማድረስ እንደማይችሉ እናውቃለን። ወላኪን ነገር ግን ይላሉ ሹብሃዋ እዚህ ጋር ነው። ናም እንግዲህ ይህ የተለያየ የሆነ ሽርክ የሚፈጽም ሰው የመጀመሪያ ጥያቄውን አይተናል። እናም በጥቅል መልስ ሼኹ እንዴት ጥቅል መልስ እንደሚሰጥ አስረድተዋል። ከዛ ጀዋብ ልሙፈሰል ላይ ያለውን ደግሞ እያሳዩን ነው። ጀዋብ ሙፈሰል ላይ መጀመሪያ ሲገቡ እንደ መግቢያ ምን አሉ? አዕዳኡላህ አሉ የአላህ ጠላቶች ማለትም የአላህ ዲን ጠላቶች የአላህን ዲን ትክክለኛውን የአላህን ዲን የማይቀበሉ ለእሱ እንቅፋት ለመሆን ራሳቸውን የሚያዘጋጁ لهم اعتراضات كثيرة ብዙ የሆኑ ነቀፌታዎች አሏቸው على دين الرسل በሩሱሎቹ ዲን ላይ يصدون بها الناس عنه ሰዎችን ከዲን የሚከለክሉበት ከዲን የሚመልሱበት ብሎ ነበር እናም ከዛ ውስጥ ሹብሃው ምንድን ነው የተናገሩት እዚህ ጋር አሁን እኛ ሽርክ አንፈጽምም ቁቡር እኮ ነው ቀብር እያመለከ ምን ይላል እኛ ሽርክ አንፈጽምም አንፈጽምም። ኧረ እንደውም ኻሊቅ ከአላህ ውጪ እንደሌለ እንመሰክራለን። ይሄ ሁሉ እንግዲህ ወደፊትም እንደምናየው ቀደምም እንዳሳለፍ ነው ከዚህ ቀደም ይሄ ሁሉ ሩቡብያ ነው አሁን የሚጠቅሰው ማ ያጸደቀውን ማለት ነው። ኩፋሩ ቁረይሽ ሁላ ያመኑበትን ርዕስ ልክ እንደ ቁም ነገር አድርጎ እሱ ይጠቅሳል ማለት እንደማይኸልቅ እንደማይረዝቅ እንደማይጠቅም እንደማይጎዳ ከአላህ ውጭ እናውቃለን። ይህንን እናውቃለን፣ እንቀበላለን። ሙሐመድ ሰለላሁ ዐለይሂ ወሰለም ራሱ ጥቅም እንደማይሰጡ እኛን ልክ ጌታ እንደሚጠቅመው አይነት ማለት ጥቅም እንደማይሰጡ ሲባል ሌላ ቦታ እንዳትሄዱ እንዴት ያስተማሩት ትምህርት ጥቅም የለውም ማለት ነው? እንደዚህ የለም። እንደዚህ ሌላ ጣቢያ እንዳቀላቀሉ ላ የምሊኩ ሊነፍሲሂ ነፍዓን ወላ ضራን ጥቅምን ጌታ ፈጣሪ የሚሰጠውን አይነት ጥቅም ማለት አላህ ደግሞ ሰዎች ላይ የሚያመጣውን አይነት ጉዳት እሳቸው ማምጣት አቅም እንደሌላቸው ይሄን እናውቃለን። ግን አለ ወላኪን አነ ሙዝንብ ይላል። እንግዲህ ሹብሐው ይሄ ነው። እኔ ወንጀለኛ ነኝ። ወሳሊሑነ ለሁም ጃሁን ዐንደላህ ሳሊሖቹ ደግሞ እነ ሼክ ከሌ እነ ሼክ እነ ሰይድ እነ እንትና እንትና ለሁም ጃሁን ዐንደላህ አላህ ዘንዳ ጃህ አላቸው። አላህ ዘንዳ ቦታ አላቸው፣ ክብር አላቸው። ወአጥሉቡ ሚነላሂ ቢሂም ወአጥሉቡ ሚነላህ ከአላህ እፈልጋለሁ ሚነላህ ቢሂም በእነሱ እናንተ እንግዲህ ቀብራቸው ጋር ሄዶ ምን ሊል ነው? አዳርሱኝ ወደ አላህ እንደው በእናንተ የሆነበትና ምናምን ማለት ነው። ፈጃዊብሁ መልስ ሰጠው ለዚህ ሰው ቢማ ተቀደመ ከዚህ በፊት ባለፈልህ ከዚህ በፊት ባስተማርኩት ይላሉ። ከዚህ በፊት የመካ ሙሽኮች ምን መሆኑን አስተምረውናል። ወሁወ እሱም እዛ አመጣ አነ አለዚነ ቃተለሁም ረሱሉላህ የአላህ መልእክተኛ የተጋደሏቸው ኩፋሮች ሙቂሩነ ቢማ ዘከርተ አንተ በጠቀስከው አረጋጋጮች ናቸው ነው። እሱ ምንድን ነው? አላህ ኻሊቅ ነው። አላህ ራዚቅ ነው። አላህ ሙሕይ ነው። ሙሚት ነው። አላህ የሚጠቅም የሚጎዳ እሱ ነው። ማን ካደ ይህንን? ከመካ ሙሽኮች የካደ ሰምተሃል ወይ? ይህንን በለው ነው። ሙቂሩነ ቢማ ዘከርተ አንተ በጠቀስከው አረጋጋጭ ነበሩ ነው። ወሙቂሩን አሁንም አረጋጋጭ ነበሩ ቢአና አውታነሁም ላ ቱደቢሩ ሸይአ የእነሱ የሚያመልኳቸው የሆኑት አማልክቶቻቸው ከአላህ ውጭ የሚያመልኩት ላ ቱደቢሩ ሸይአን ምንንም እንደማያስተናብሩ ይህንን ምንንም እንደማያስተናብሩ ቁጥጥር በአላህ እጅ እንዳለ ሁሉም ማድረግ የሚችለው አላህ እንደሆነ ይህን ያውቁ ነበረ መካ ኩፋሮች ሳይገቡ ኢነማ አራዱ ልጃሃ ወሸፋዓ አሁን አንተ እያልክ እንዳለኸው ቢጤ እነሱ ምንድን የፈለጉት? ጃህና ሸፋዓቸው የተለያዩ አካላትን ሲያመልኩ ሲጣሩ የፈለጉት ጃሃቸውን ነው፣ ደረጃቸውን ነው፣ ሸፋዓቸውን ነው፣ መልጃቸውን ነው። نا واقرأ عليه ما ذكر الله في كتابه ووضحه أو ووضحه اقرأ عليه ما ذكر الله في كتابه ووضحه قلتم بس كده ووضحه لو يتفشعنا واقرأ عليه الصلاة عن ببلت ما ذكر الله الله يتكسون في كتابه قرآن له من ملون مسألة ما نعبدهم إلا ليقربونا إلى الله زلفى ከአላህ ውጭ ያሉ የማይጠቅማቸውን የማይጎዳቸውን ሲያመልኩ ምን እንደሚሉ ሁላ ሃኡላኢ ሹፋዓኡና ዐንደ እነዚህ ከአላህ ዘንድ አማላጆቻችን ናቸው ብለው ነው የሚሉት። ይህን ቁርአን ላይ ነው የተናገረው አላህ። ይህን ቅራለት የያዘው ጅኒ እንዲለቀው ፈኢን ቃለ ሃኡላኢ ካለ እነዚህማ አልአያት እነዚህ አያቶች ሃኡላኢ አያት نزلت في من يعبد الأصنام إيه ما تأو تاملك لين يمتأو كيف تجعلون الصالحين مثل الأصنام صالحو تشلك اللي تأو تنديت يدر له يمي لا بالك متى أم ويم كيف تجعلون الأنبياء أصناما أن يهون نبي جني قراهوت እና አንቢያዎቹን እንዴት እንደ ጣዖት ታረጋቸዋለህ ብሎ የሚል ጥያቄ ካመጣ ፈጃዊብሁ መልስ ስጠው ቢማ ተቀደም ቢማ ተቀደም ከዚህ በፊት ባሳለፍ ነው እሱ ምንድነው ከሚያመልኳቸው ሰዎች ውስጥ ማን ነው ጣዖት ብቻ ያለህ መላኢካዎች ነበሩ ነቢዮች ነበሩ ሷሊሖች ነበሩ ለዚህ ማስረጃው ደግሞ ቁርአን ቅራለት ይኸው ፊ ሱረት ያሲን አንዳንድ ሙሽኮች እንግዲህ በየቀብሩ የሚቀብሩት ነው ይሄ ባልታዘዙበት ቦታ ሁሉ ማለት ነው ለምን አላዩትም አላህ እንዲህ እያለ ነው ስለ ሐቢቡ ነጃር ሲናገር ወማ ሊየ ላ አዕቡዱ ለዚ ፈጠረኒ ወማ ሊየ ለእኔ ምን ሰብቶልኛል ይላል ሐቢቡ ነጃር እየገደሉት ማለት ነው በተውሒድ ምክንያት ሱረቱ ያሲን ላይ ነው ቂሷ ያለው በተውሂድ ምክንያት የሞተ ሰው ነው። እንዲህ እያለ ነው ዳዕዋ የሚያደርገው ሰዎችም ማለት ነው። ወማ ሊየ ለእኔ መን ሰብቶልኛል ላ አዕቡዱ ለዚ ፈጠረኒ የፈጠረኝን ጌታ የማላመልክበት ምን ሰብቶልኛል? وإليه ترجعون ወደ እሱ ብቻ ነው የምትመለሱት። ስለዚህም ጌታቸው የሆነ አላህን በብቸኝነት አምልኩ ይላቸዋል፣ እየሞተ ማለት ነው። አአተኺዙ ሚን ዱኒሂ አሊሃ ከእሱ ውጪ ሌላ አማልክትን ነው እንደሚይዘው إن يريدني الرحمن بضر قتاء الله الرحمن بقدات بفلق لا تغني عني شفاعتهم شيئا ينسوا ملجاتشو أنين أستلنيم يتلايو آلهوت ينسوا ملجاتشو أنين أستلنيم يهينا نعم ببلتنا الله سبحانه وتعالى ولقد جئتمونا فرادا للام القرآن القصلي صالحوچون ነብዮቹን ስለሚያመልኩት ሲናገር በተናጠል መታችኋል ይላል። የቅያማውን ቀን በተመለከተ ከማ ኸለቅናኩም አወለ መራ ይሄ ቅያማ ቀን አላህ የሚናገረው ነው። ያው የቅያማ ቀን እንደሚናገረው እዚሁ ዛሬ በቁርአን ስለነገረን ነው። ከማ ኸለቅናኩም አወለ መራ መጀመሪያ እንደፈጠርናችሁ ዛሬ መታችኋል ብቻቸውን وترك وتركتم ما خولناكم وراء ظهوركم كهلا يسكتلنا تشوهن من غير دنيا غواجو منو ساتشوهن متاتشوهن وما نرى معكم شفعاءكم الذين زعمتم انهم فيكم شركاء ان انت لا الله سبحانه وتعالى شركاء يا درجاتشوهن يتلايو ሹፋዓዎቻችሁን ያማልዱናል ብላችሁ ያላችሁትን አናያቸውም ምሳ የት ገቡ ይላቸዋል አላህ። አልጠቀመህም፣ የት አለ ያማልደኛል ብለህ ስታመልክ የነበር ለቀድ ተቀጣዐ በይነኩም ይልቁኑ ዛሬ በመሀከላችሁ ከባድ መቆራረጥ ነው يتقرر عرض أشهد وظل عنكم ما كنتم تزعمون ستلو ينبره كله كأن أنت ليت أفتوال لبالا لويدا سلزي النزيه القرآن أنقذ وشال توو الله سبحانه وتعالى عيسى أن يملكوا تنالا كفر لقد كفر الذين قالوا إن الله هو المسيح ابن مريم لقد كفر الذين قالوا إن الله ثالث ثلاثة እነዚህ ሁሉ ከፍረዋል ማንን እያመለኩ ዒሳን እናቱን መርየምን አአንተ ቁልተ ሊናስ አንተ ነህን ለሰዎች ያልከው ኢተኺዙኒ ወኡሚየ እኔንና እናቴን ያዙኝ ኢላሃይን ሚን ዱንላህ ከአላህ ውጪ ሁለት አምላኮች አድርገህ ያዙን ብለህ ያልከው አንተ ነህ ወይ ብሎ አላህ ሲያፋጠው ዒሳን ሌላው ይቀራል እንዴ ታዲያ? ዒሳ እየተጠየቀ እሱ ባልሰራው ሊያውም እነሱ ላይ ሑጃ እንዲሆን እነሱ ላይ ያመለኩት ላይ አላህ እኮ ያላጠፋውን የሚጠይቀው ያጠፋው ምን ያክል እጁን ነክሶ የሚጨርስበት ከባድ አደጋ ላይ እንደወደቀ ለማሳየት ነው። አንድ ህፃን ገና በህፃንነቷ ሴት ስለሆነች ተብላ በጃሂልያ ጉድጓድ ተቆፍሮላት ትቀበራለች አይደል? ይህንን በተመለከተ አላህ ወኢዘ ልመውኡደቱ ሱኢለት ያቺ ገና በጨቅላ እድሜዋ ምንም በማታቅበት የተቀበረችው ሴት ልጅ በተጠየቀች ጊዜ ቢአይ ዘንብን ቁትለት በየትኛው ወንጀሏ እንደተገደለች እስቲ ተናገሪ ይላታል አላህ። በምን ወንጀለች ነው ግን የቀበሩሽ? ምን ማለት ነው ይሄ? እሷ አጥፍታ ነው? ለማን ነው ይሄ ወቀሳ? ለቀበሩት ሰዎች ነው። ለቀበሩት ሰዎች ይሄው ብቻ የአላህ እሷን መጠየቅ ብቻ አንድ ሰው እንደተበደለ እናውቃለን። እንኳን አላህ ይቅርና እኛም እስቲ አሁን እንደው በአካባቢያችን በጣም አንድ ፋضል የሆነ ሰው ነው። ጥሩ ሰው ነው። ሰው ላይ የማይደርስ ሰው ነው። ይህን ሰው ሰዎች በጣም አድርገው ሲያጠቁት፣ አዛ ሲያደርጉት ተመለከተ። ከዛ በኋላ ተውናቸውና ያጠቁትን እሱን ጠርተነው ምን አደረግካቸው? ቆይ ማለት ምን ማለት ነው? ለነዛ ሰዎች ውዳሴ ነው። ልክ እንደዚህ ነው። ምን ያህል ለነዛ ሰዎች ኩነና መሆኑ من يهل راسون يتشالك قطعتنا يتوقع لنا لذين الله سبحانه وتعالى أنبياء وچن رسول وچن أولياء وچن بتملكتا يمين ملكتا النزيهن هلونا من يلو النزيهن هلو مملك النسون هلو ودا الله كاربون يالبلو مالت شركنا بلو يدم الدم بتمالت ايه القرآن اللي عندي ويعبدون من دون الله ما لا يضرهم ከአላህ ውጪ ያመልካሉ እነሱን ሊጎዳቸው የማይችልን ወላ የንፈዑሁም የማይጠቅማቸውንም ይሄ ሁሉ እያደረጉ ግን ወየቁሉነ ሃኡላኢ ሹፈዓኡና ዐንደ አላህ ሙሉ ለሙሉ አላህ ነው ብለው ሳይሆን ምን ብለው ነው የሚሉት ወደ አላህ ያቃርቡኛል ብለው በማለት ነው ይሄንን የሚያደርጉት ይላል። ይሄን የሚያደርጉት ኩፋሩ ቁረይሽ ወደ አላህ ያቃርቡናል ብለው በማድረጋቸው ሰበብ አላሁ ስብሓነሁ ወተዓላ አክፍሯቸው ከእስልምናው ከአንቢያዎቹ መንሀጅ መንገድ ውጭ ናቸው ብሎ ካላቸው ዛሬ ላይም አንድ ሰው መጥቶ በእስልምና አልባሳት ራሱን አስውቦ ሲያበቃ የተለያዩ የሆኑ ቀብሮችን፣ የተለያዩ የሆኑ ሳሊሖችን፣ የተለያዩ የሆኑ አንቢያዎችን፣ መላኢኮችን ስም ጠርቶ ድረሱልኝ ብሎ ከችግር ገላግሉኝ ብሎ እናንተ መጀን ብሎ ተጣርቶ ይሄ ሙስሊም ይሆናል ማለት ዘበት ነው። እነዛ የከፈሩበትን ምን እያደረገ እነዛ የከፈሩበትን ራሱን እየተገበረ ማለት ስለዚህ ነው ይሄንን የተውሂድ ነጥብ በደንብ አድርጎ መገንዘብ አስፈላጊ የሚሆነው ፈጃዊ ቢማ ተቀደም የሚለው የመካ ሙሽኮች ውስጥ ምን ብቻ የሚያመልክ የለም ነው እ ጣዖት ብቻ የሚያመልክ ይሄ የወረደው ጣዖት አምላኪ ላይ ነው ብሎ እንዳያወናብድህ አንድ ሙሽሪክ በል እንደው ጣዖቶቹ ራሱ አንዳንዶቹ የመጡት ሷሊህ ከሚባሉ ሰዎች ነው። ራሱ ዋና ዋና የሚባሉ ጣዖቶች ቁርአን ላይ አላህ ስብሓንሁ ወተዓላ የሱረት ኑህ የጠቀሳቸውና እነዛ የኑህ ህዝቦች ኑህ የተላኩባቸው ለማለት ነው። ባይቀበሉም ዳዕዋውን እንግዲህ የተላከበት ህብረተሰብ የእንትና ህብረተሰብ ስለሚባል ምን ብለው ነው ያሉት? ላተዘሩና አሊሀተኩም አማልክቶቻችሁን እንዳትተዉ፣ ወላ ወደን ወላ ስዋዕን ወላ የጉት ምንድን ናቸው እነዚህ? ሲጀመር ድንጋይ ነበሩ እንደ እነዚህ ድንጋይ እኮ አልነበሩ። በጣም ሷሊሕ የተባሉ አንቱ የተባሉ ትላልቅ ሰዎች ናቸው፣ ጥሩ ሰዎች ናቸው። እነዚህ ሰዎች ላይ ድንበር ታልፎ ወደ አላህ ያቃርቡናል እየተባለ እነሱ ሲመለኩ ሽርክ የተባለው ይሄ ነው። ይሄ ነው ሽርክ የተባለው በቁርአን ላይ በከፍተኛ ሁኔታ የተወገዘው ይሄ ነውና ይህንን በደንብ አድርጎ ማወቅ ግዴታ ነው። በሙስሊም ስም እና በሙስሊም ካባ በሙስሊም ልባስ እና አለባበስ የተለያዩ እንደዚህ ያሉ ሽርኮች ይፈጸማሉ። ይሄንን ሁሉም ሰው የትኛው ሙስሊም ነኝ የሚል ሰው ከራሱ ላይ ሊያጸዳ ይገባል። ለምን እስልምና የሚባለው ነገር አልእስቲስላሙ ሊላሂ ቢተውሂድ በተውሂድ ለአላህ እጅ መስጠት ነው። ወልንቅያዱ ለሁ ቢጣዓ በጣዓ በአላህ መታዘዝ ለሱ ታዛዥ ሆኖ ማደር ነው። ወልበራአቱ ሚን ሽርክ ወአህሊሂ ከሽርክና ሽርክን ከሚተገብሩ ሰዎች የጸዱ የጠሩ ሆኖ መገኘት ነው እስልምና እንጂ ያው እኔ አላህን አመልካለሁ እነዚህ ሰዎችን ግን ከነሱ የጠራው እኔ ማለት አልችልም ብሎ ዲሞክራቲክ ሆናለሁ ብሎ አንድ ሰው ቢል የሚመች ነገር አይደለም። እዚህ ላይ ሽርክ ላይ እንዲህ የሚባል ነገር የለም። ላ አዕቡዱ ማ ተዕቡዱ፣ እናንተ የምታመልኩትን ነገር እኔ አላመልኩም። እኔ የማመልከው አንድዬ አምላኬን ነው፣ ጌታዬን ብቻ የፈጠረኝን አመልካለሁ ነው እስልምና እንጂ ሁሉን እጄ ሄዳለሁ ቀላቀላለሁ ከተባለ ያው ቀላቃይ ሙናፊቅ ሆነ ትቀረዋለህ ወይ ካፊር ሙሽሪክ ነው የምትሆነው እንጂ ሙወሒድ አንድ ብቸኛ ጌታ አምላኪ ሆኖ መሄድ አይቻልም በዚህ አይነት እና ይሄንን ማወቅ ያስፈልጋል ማለት ነው هذا وصلى الله وسلم وبارك على نبينا محمد وعلى اله وصحبه اجمعين